ዛሬ አስራ ስምንተኛው ክፍል ላይ ነን። وجوب الإيمان باستواء الله على عرشه وعلوه على خلقه ومعيته لخلقه وأنه تع... وأنه لا تنافي بينهما እነዚህን ርዕሶች በእርግጥ ቀደም ብለን አሳልፈናቸዋል። ለምሳሌ እስቲዋን ከዛም እንደገና እስቲዋ እና ዑሉውን አሳልፈናል። መዕያንም እንደዚሁ አሳልፈናል። እዚህ ላይ የሚያወሱት እንግዲህ ለየት ያለ ነገር ምንድን ነው? ማድረጉ ላይ ማለት እስቲዋ እስቲዋን ስናሰብት ወይ ዕልውን ስናሰብት መዕያን የሚከለክል ነገር አይደለም፣ ወይ ከመዕያ ጋር የሚጋጭ ነገር አይደለም። መዕያን ወይም አላህ ተባረከ ወተዓላ ከባሮቹ ጋር ነው የሚለውን አቂዳ ስናሰብት ደግሞ ይህንን እምነት ስናሰብት ከዑሉ ወይም ከሲዋው ጋር የሚጋጭ እንዳልሆነ ለመጠቆም ያህል ነው። ምን አሉ እንግዲህ ወቀድ ደኸለ ፊማ ዘከርናሁ በእርግጥ ገብቷል። ፊማ ዘከርናሁ ባወሳኑ ላይ አሉ ሚነል ኢማኒ ቢላሂ በአላህ ተባረከ ወተዓላ ከማመን ውስጥ الإيمان ما من بما أخبر الله به في كتابه الله تبارك وتعالى مصحف لا يوسع النجر تناقروا النجر ما من وتواتر عن رسوله كما لكتن يوم يمتعون اندزه وأجمع عليه سلف الأمة ወአጅመዐ ዐለይህ በሱ ላይ ደግሞ የተስማሙበት የሆነ ሰለፉል ኡመቲ የዘች ኡማ ሰለፎች ቀደምቶች እየተስማሙበት የሆነ ነገር በዚሁ እናምናለን ነው። እሱም እንግዲህ ምንድን ነው ይሄ ከአላህ ተባረከ ወተዓላ የመጣ ከነቢዩ አለ ሰላቱ ወሰላም ያኔ በተዋቱር የመጣ ሲባል ምንድነው በጣም በሰፊውና በበርካታ መንገድ ይመጣል ማለት ነው። እንደዚሁም ይሄ ነገር ላይ ሰለፍ ልኡማ የዝች ኡማ ቀደምቶች ተስማምተዋል። ሚን አነሁ ስብሓነሁ አላህ ተባረከ ወተዓላ ፈውቀ ሰማዋቲ ከሰማያት በላይ ነው። አላ አርሺህ ከአርሹ በላይ ነው። አልዩን አላ ኸልቅህ በፍጡራኑ ላይ በፍጡሮች ላይ ከፍ ያለ ነው። አላህ ስብሓነ ወተዓላ ከእነሱ በላይ ነው የሚለውን ማለት ነው። እዚህ ላይ ወተዋተረ አን ረሱልህ ሲሉ ወተዋተረ አን ረሱልህ ከመልእክተኛውም እንግዲህ ተዋቱር ብሎ ማለት ምንድን ነው? ሐዲስ ምሁራን ሲገልጹት አንዳንዶቹ በቁጥር እንኳን ቢገድቡት ምንድን ነው ብቻ በበርካታ መንገዶች ተዘግቦ የመጣ ከዛም እነዚህ በርካታ ሰዎች እኮ በውሸት ላይ ሊስማሙ አይችሉም ሊባል በሚችል ሁኔታ በሰፊውና በብዛት የመጣ የሀዲስ አይነት ነው ተዋቱር የሚባለው። እንግዲህ በቁጥር አንድ የሚጠቀሰው በቁጥር አንድ የሚጠቀሰው የሀዲስ ደረጃ ነው። ከሶሒሖችም ማለት ነው። እንግዲህ ከዚ አሐዶች አሉ መሹር አዚዝ የምንላቸው ይኖራሉ እዛ ውስጥ አሀድ ውስጥ የሚካተቱ ማለት ነው ሙተዋትር ያልሆኑ ይሄ ማለት ግን ተዋቱር መስፈርት አይደለም አንድ ሐዲስን በአቂዳ ዙሪያ ላይ ራሱ በአቂዳ ዙሪያ ላይ ለመቀበል አንድ ሐዲስ የግድ ሙተዋቲር መሆን አለበት የሚል አቋም የአህል ሱናዎች አቋም አይደለም የሙብተዳዎች አቋም እንጂ ማለት ነው በአንድ መንገድ ብቻ መጥቶ ገሪብ ቢሆን ራሱ ማለት ነው ቀሪብ ቢሆን ሀዲሱ ራሱ ለምሳሌ አንድ ሰሐቢ ብቻ ቢዘግበው ከሰሐባም አንድ ታቢዒ ቢዘግበው ከዛም አንድ ታቢዒ ቢዘግበው ማለት ነው። እንደዚህ ቁጥሩ ቢያንስም ከዛ ኋላ ሰዎች ቢበዙ እንዲህ አይነት ሀዲሶች ቀሪብ ይሏቸዋል ዑለሞች። እንዲህ አይነት ሀዲስ አቂዳም ላይ ቢሆን ሰሒሕ እስከሆነ ድረስ ተቀባይነት አለው የሚለው አቋም ልብ እንበል የአህል ሱና ወልጀማዓ አቂዳ ነው። እሳቸው እዚህ ላይ የጠቀሱት ስለምንድን ነው? ሸይኹል ኢስላም እንደ መስፈርት አድርገው ሳይሆን ይህ ዕሉውና እስቲዋኢ ብለን የምንለው ነገር በጣም በሰፊው መጥተዋል ለማለት ያህል ነው። ሙብተዲያዎች አንዳንድ ሙብተዲያዎች በተዋሱድ ያልመጣን ሀዲስ አቂዳ ላይ አንጠቀምበትም ይላሉ። አላህ ከእንዲህ አይነት ጥመት ይጠብቀን። ምክንያቱም አንድ ሀዲስ ሳሽ ነው ከተባለ በኋላ በአቂዳም ዙሪያ ይሁን በፊቅህ ዙሪያ ሊሰራበት ይገባልና ነው። እንግዲህ እንዲህ አይነት ነገሮችን ያሟላ ነው ማለት ነው። መጀመሪያ አላህ ተባረከ ወተዓላ መጽሐፉ ላይ ገልጾታል። ከነቢዩ ዓለይሂ ሰላቱ ሰላም መጥቷል። መጥቷል ብቻ አይደለም፣ በሰፊው መጥቷል፣ በብዛት መጥቷል። እንደገናም ሰለፉል ኡማ ደግሞ ተስማምተውበታል። አላህ ስብሓነሁ ወተዓላ ከአርሹ በላይ ከፍጡራን በላይ መሆኑን ነው። እነዚህ ሁሉ ትልልቅ መረጃዎች የተሰበሰቡበት ትልቅ የአቂዳ ጉዳይ ነው ይሄ ነገር። እና ዑሉው ብለን የምንለው ነገር ለድርድር የምናቀርበው ነገር አይደለም። በጣም በጣም አህል ሱናዎች ከሌሎች ሙብተዳዎች የሚለዩበት ትልቅ የአቂዳ ክፍል ነው። ለዚህ ነው ቀደምታ ሻዕራዎች እንኳ ይህንን ነገር ያሰብቱት ነበረ። ወሁወ ስብሓነሁ ሱጥራት ተገባ አላህ ስብሓነሁ ወተዓላ ማዓሁም ከነሱ ጋር ነው አይነማ ካኑ የትም ቦታ ቢሆኑ። ይህም አላ ሐቂቀት ነው። ግን ሐቂቃው ምንድን ነው ነው? ከዚህ በፊት ይህንን ነገር በዝርዝር አይተነዋል። አላህ ስብሓነሁ ወተዓላ ከባሮቹ ጋር ነው ሲባል የግድ አላህ በዛቱ ከባሮች ጋር ነው የሚልም ነገር የሚያስይዝ ነገር የለም እዚህ ውስጥ። በቋንቋ ደረጃም ይህንን ነገር የግድ እንድንቀበል የሚያደርግ ነገር የለም። ለዚህም ነው ሰለፎች ሁወ መዓኩም አይነማ ኩንቱም የሚለውም ብዕልምህ ነው ያሉት። ይህም በቋንቋ ደረጃ መዕያ አብሮነት ይባላልና ነው። በቋንቋ ደረጃ ምንም አልተዞረም ከትክክለኛ ወይም ደግሞ ከዛሂሩ ግልጽ ከሆነው መልእክቱ አልዞረም በጭራሽ ነው። ያዕለሙ ያውቃል ማሁም ዓሚሉን እነሱ የሚሰሩትን ከማ ጀማዕ በይነ ዛሊከ በዚህ እንደሰበሰበው አላህ ስብሓነሁ ወተዓላ ያኒ ዕሉውና መዕያው እንደሰበሰበው ፊ ቀውሊሂ ሁወ ለዚ እሱያን ኸለቀ ሰማዋት ወልአርድ ሰማያትና ምድርን የፈጠረ ፊ ሲተቲ አያም በስድስት ቀናት ثم استوى على العرش አለ እንግዲህ ከዚያም ከዓርሹ በላይ ሆነ። ይህን እንግዲህ እስቲዋእን በተመለከተ የሰለፎችን ተፍሲርም ከዚህ በፊት አይተነዋል። ለምሳሌ ያህል ቡኻሪ ሰሒሓቸው ላይ ኪታቡ ተውሂድ ወደ መጨረሻ ላይ ይህንን ነገር ሲገልጹ የእስቲዋእን ተፍሲር ሲገልጹ ማለት ነው ከአቡልዓሊያ አቡልዓሊያ ከኢብኑ አባስ ተማሪዎች ውስጥ አንዱ ናቸው። ሙጃሂድ ደግሞ ያው ታላቁ ተማሪያቸው ናቸው። የሙፈሲሮችም ታላቅ ኢማም ናቸው። ሙጃሂድ እነሱ አላ ኢርተፋ ብለው ነው የፈሰሩት። ዛሬ ድረስ ቡኻሪ ላይ ያለ ነገር ነው። እንደውም በዚህ ጉዳይ ላይ እብን ሐጀር አስቀላኒ ተፍሲሩን በተመለከተ ያሉት ነገር አላቸው። እዛው ካሉት ነገር ውስጥ ከዚህ በፊት ያልን ቢሆንም አንዳንድ ነገር እንጠቅሳለን። ያ ምንድን ነው? ምንም እንኳ እብን ሐጀር እዚህ ውስጥ ያኒ ትክክለኛው አቋም ላይ ባይሆኑም ምን ይላሉ? ከፊል አህል ሱናዎች አላህ ስብሓነሁ ወተላ ከዓርሹ በላይ ነው ብለው ያምናሉ። እንግዲህ ይህን አቋም ስናዎች የያዙትን አቋም ከፊል ስናዎች ብለውታል። በእርግጥ ከፊል ስናዎች አይደሉም፣ አጠቃላይ ስናዎች አቋም ነው። ግን ይህንን ነገር ራሱ መግለጻቸው በሳቸው ንግግር ላይ እንመረኮዛለን ለሚሉ ሰዎች በቂ ምላሽ ረድ ይሆናል። ምክንያቱም የሚያከፍሩ አሉ። እሳቸው ጋር መቀራረብ እንዳለ እየገለጹ ከእሳቸው ንግግርን እንደሚቀበሉና እንደሚወስዱ እየገለጹ ግን አላህ ከዓርሹ በላይ ነው የሚሉ ሰዎችን የሚያከፍሩ በርካታ የስሜት ባለቤቶች አሉ። እንግዲህ ثم استوى على العرش አለና ምን አለ ያዕለሙ ያውቃል ማ የልጁ ፊል አርድ መሬት ውስጥ የሚገባውን ይህንን ማየት ተሳልፈነዋል ከዚህ በፊት እየደገሙ ነው። ወማ የኽሩጁ ሚንሃ ከእሷ የሚወጣውንም ከመሬት ወማ የንዚሉ ሚነ ሰማይ ከሰማይ የሚወርደውንም እንደዚሁ ያውቃል አላህ ስብሓነሁ ወተዓላ ወማ ያዕሩጁ ፊሃ ወደ እሷ የሚወጣውንም እነዚህን አይተናቸዋል በዝርዝር ወሁወ ማዓኩም አይነማ ኩንቱም ወሁወ እሱ ማዕኩም ከእናንተ ጋር ነው አይንማ ኩንቱም የትም ቦታ ብትሆኑ ወላሁ ቢማ ተዕመሉነ በሲር አላህ በምታውቁት በምትሰሩት ነገር ሁሉ ተመልካች ነው እዚህ ላይ እንግዲህ አላህ ስመስተው አለ ልዓርሽ አለ ከዛ በኋላ ምን አለ ወሁወ ማዕኩም አይንማ ኩንቱም እስቲዋእና መዕያን አንድ አያ ላይ ሰብስቦ ገለጸ አላህ ስብሓነሁ ወተዓላ ምንም አይነት መጣረስ ምንም አይነት መጋጨት በመካከል የለም ሁለቱም አላ ሐቂቃው ነው በሐቂቃው ላይ ነው ሁለቱም ሁለቱም በሐቂቃው ላይ ነው። ግን ሐቂቃው ምንድን ነው መዕያው ከተባለ አንዳንድ የቢድዓ ሰዎች እንደሚያስቡት አላህ ስብሓነ ወተዓላ ሁሉም ቦታ በዛቱ አለ ማለት ነው የሚያስይዝ አይደለም። በቋንቋ ደረጃም ይሄን እንድንቀበል የሚያስገድድ አካሄድ የለም። ወለይሰ ማዕና ቀውልህ የሚለው ወሁወ መዓኩም የሚለው ንግግሩ እኮ ትርጉሙ አይደለም። አነሁ እሱ አላህ ተባረከ ወተዓላ ሙክተሊጦን የተቀላቀለ ነው ቢል ኸልቂ ከፍጡራን ጋራ የተቀላቀለ ነው የሚል ነገርን የያዘ አይደለም። ይህንን ትርጉም የያዘ ፈኢነ ሀዛ ይሄ ላ ቱጂቡሁ ሉቀቱ ቋንቋ ታስፈርደውም ይህንን ነገር ወሁወ እሱ ደግሞ ኪላፉ ማ አጅመዐ ዐለይሂ ሰለፉ ልኡማ አንደኛ ቋንቋ ያስፈርደውም ሁለተኛ ደግሞ ሰለፎች የዝች ኡማ የዝች የነቢዩ ዐለይሂ ሰላቱ ወሰላም ኡማ ቀደምቶች ከተስማሙበት ጋራ የማይሄድ በል ተጻራሪ የሆነ አቋም ነው ነው ወኪላፉ ማ ፈጠረ አላሁ ዓለይህ ልኸልቅ አላህ ስብሓን ወተዓላ ፍጡራንን የፈጠረበት ተፈጥሮ ጋርም የሚሄድ እና የሚስማማ አይደለም በል ኪላፉ ነው ተጻራሪውና የሚጋጨው ነገር ነው ነው በሊል ቀመሩ እንደውም አሉ ጨረቃ አያ ሚን አያትላህ ከአላህ ስብሓን ወተዓላ አያቶች ውስጥ አንድ አያ ናት እንግዲህ አያት ከውንያ የሆነች ነች እንግዲህ ከአላህ ስብሓን ወተዓላ ተአምራቶች ውስጥ ወይ ደግሞ ጌትነቱን ከሚያመላክቱ ነገሮች ውስጥ አንዷ ነች ሚን አስፈሪ መክሉቃት ከፍጣራኖች ውስጥ ትንሽ ከሚባሉት ውስጥ ናት ወህወ እሱ መውዱዕን ፊ ሰማይ ላይ የተቀመጠ ነው ጨረቃ እንግዲህ ወሁወ ደግሞ እሱ መዓል ሙሳፊር ወገይር ሙሳፊር ከሙሳፊር ጋር ነው ሙሳፊር ካልሆነም ጋር ነው ሙሳፊር ሲሄድ ለምሳሌ አብራለች ከሙሳፊሩ ጋር ቤት ከተቀመጠ ሰው ጋርም አለች። ያኒ ሰፈር ያልወጣል ማለት ፈልጌ ነው። አይነማ ካነ የትም ቦታ ብትሆን ማለት ነው። ማነው የትም ቦታ ቢሆን ወሁወ ስብሓነሁ አላህ ስብሓነሁ ወተዓላ እንግዲህ የጨረቃ ነገር እንደዚህ ከሆነ የጨረቃና የሌሎች ፍጡራን አጠቃላይ ጌታ የሆነው የአላህ ተባረከ ወተዓላ ደግሞ እንዴት ይሆናል ነው الله سبحانه وتعالى كفطران بلاينو كفطران غارم نو وهو سبحانه فوق عرشه كعرش بلاينو رقيب على خلقه الله سبحانه وتعالى رقيب نو بفطران لاي تاتا باباكي نو مهيمن عليهم بالنفس لا يتقوطا الله مطلع عليهم بالنفس لا واكي إلى غير ذلك كالزيوتشم ሚን መዓኒ ሩቡብየትህ ሩቡብያው ከሩቡብያ ትርጉሞች ውስጥ ሌሎችም እንደዚሁ ሩቡብያ ውስጥ የሚካተቱ በርካታ ነገሮች አሉ። እነሱ ነገሮች በሙሉ ተጨምረው ማለት ነው። አላህ ከአርሹ በላይ ነው። ከዚህም ጋር አላህ ስብሓነሁ ወተዓላ ከፍጡራን ጋር ነው። ንግግራቸውን ይሰማል፣ ስራዎቻቸውን ይመለከታል። በእነሱ ላይ ተጠባባቂ ነው፣ ተቆጣጣሪ ነው፣ ነገሮችን ያስተናብራል። ሌሎቹም የሩቡብያ ነገሮች በሙሉ ፈህሉን መጀራ እስከ መጨረሻው መጥቀስ ይቻላል። ከዛ ምን አሉ? ما يجب اعتقاده في علوه ومعيته سبحانه ومعنى كونه سبحانه في السماء وادلة ذلك በእርግጥ ይህንን ስንል ኑስኻ አንዳንድ ኑስኻዎች ላይ ርዕስ ላይኖራችሁ ይችላል አሁን እናንተ ጋር ምክንያቱም አንዳንድ ቦታዎች ላይ ርዕስን አስቀምጠውበታለና ነው ወኩሉ ሀዘ ልከላም ይሄ ንግግር አለዚ ያዘከረሁ ላሁ አላህ ያወሳው ሚን አነሁ ፈውቀ ልዓርሽ እሱ ከዓርሹ በላይ መሆኑ ያወሳበት ወአነሁ መዓና እሱም ከእኛ ጋር መሆኑን ያወሳበት ሐቁን እውነት ነው። አላ ሐቂቀቲ በእውነታው ላይ ነው። ያኒ መጃዝ ምናምን የሚባል ነገር አይደለም። ዘይቢያዊ ንግግር ወይ ደግሞ የውሰት አገላለጽ የውሰት ንግግር የሚባል ነገር እዚህ አላ ሐቂቀቲ ነው። አንድም ቀን ነቢዩ ዓለይሂ ሰላቱ ወሰላም አላህ ስብሓነሁ ወተዓላ ራሱን የገለጸበትን ነገር ጠቅሰው ይሄ እኮ ሐቂቃው አይደለም የተፈለገበት ሐቂቃውን በቀጥታ ዛሂሩን እንዳትረዱ፣ ይሄ መጃዝ አነጋገር ነው በውስጡ ሌላ ሚስጥር አለበት። ዛሂሩን እንዳትገነዘቡ እንዳትረዱ፣ ይሄ ጥመት ነው፣ ይሄ ኩፍር ነው ብሎ አላስተማሩ አለይሂ ሰላቱ ወሰላም። ሰሓቦችም እንደዚህ አላደረጉ። ከዛ ኋላ የመጣ እስልምናን ከግሪክ ፍልስፍና ቀላቅሎ የጠጣ ትውልድ ነው እንደዚህ አይነቱን ጥመት ጠጥቶ ሊያጠጣን ሊግተን ተግቶ ሊግተን ላይታች የሚለው እንጂ እስልምና ውስጥ እንዲህ አይነት ነገር የለም። ይሄ ሁሉ ላ ያሕታጅ ኢላ ተሕሪፍ ወደ ማጣመም የሚከጅል ነገር አይደለም። ማጣመም አያስፈልገውም። ወላኪን አለው ነገር ግን ዩሳኑ ይጠበቃል። ይሄ ነገር አላህ ከአርሹ በላይ ነው ብለን ስንል ይሄ ግን ይጠበቃል። አኒ ዙኑን ልካዚበቲ ውሸታም ከሆነች ጥርጣሬዎች ሁሉ ይጠበቃል። لمس عليه مثل أن يظن يترتر مثل أن ظاهر قوله في السماء في السماء يمي لو كن ذكر ظاهر قلت ما أن السماء سماء كو تقله تشك مولج أو تظله ويتتقلل مولج يميل وشتا من هنا السابق ሊመጣ አይገባውም። እስቲዋ ስናሰብት ደግሞ ከእንደዚህ አይነት ውሸታ የሚሆኑ እሳቢዎች ሊጠበቅ ይገባዋል ነው። ወሃዛ ይሄ ደግሞ ባጢል ብልሹ የሆነ ነገር ነው። ብኢጅማዕ አህሊል ዕልሚ ወልኢማን የዕልምና የኢማን ባለቤቶች በተስማሙበት መልኩ ፈኢነ ላህ አላህ ብሏል። ቀድ ፈኢነ ቀድ ወሲዕ በእርግጥ ሰፍቷል። ኩርሱዩሁ ሰማዋት ወልአርድ ኩርሱዩ ሰማያትና መሬትን ሰፍቷል። ኩርሲይ ምን እንደሆነ አሳልፈናል ከዚህ آه وهو الذي سيانو يمسك السماوات والأرض أن تزولا يمسك السماوات سماوات يزال والأرض مريت أن تزولا عند يوجد الله سبحانه وتعالى يفلق جزيجن ሁለቱም ጠፊዎች ويمسك السماء سماء يزال أن تقع على الأرض إلا بإذنه مريت لأن ترك بفكاد يوننجي ومن آياته إنجلي شأنه ሸአኑ يا الله سبحانه وتعالى ومن آياته أن تقوم السماء والأرض بأمره كالله سبحانه وتعالى تأمرات وشوست أن تقوم السماء سماء لتقوم والأرض مريت من دزيه بأمره بس تئزاز طيب كذا ቁርቡን ያውሳሉ አላህ ስብሓነሁ ወተዓላ ውጁብ ልኢማኒ ቢቁርቢሂ ሚን ኸልቂህ አላህ ስብሓነሁ ወተዓላ ለፍጡራን ቅርብ መሆኑን ደግሞ ማመን። ይሄ ሁሉ ከዑልው ጋር ወይም ከስቲዋ ጋራ የሚጋጭ ነገር አይደለም። وأن ذلك لا ينافي علوه وفوقيته كلاي مهن علو يعني يمي صار النجر وقد دخل في ذلك ورقة الزيوس قبطال الإيمان ማመን ቢአነሁ ቀሪቡን ምን ኸልቂ አላህ ፍጡራን ቅርብ መሆኑን ማመን እዚህ ውስጥ ገብቷል። በአላህ ስብሓነ ወተዓላ ማመን ውስጥ ገብቷል ማለት ነው። ሙጂብ አላህ ስብሓነ ወተዓላ መል ምላሽን ሰጪ ነው። ከማ ጀመዐ በይነ ዛሊከ በዚህ መካከል እንደሰበሰበው ወኢዛ ሰአለክ በጠየቀህ ጊዜ ዒባዲ ባሮቼ አኒ ስለኔ ፈኢኒ ቀሪብ እኔ ቅርብ ነኝ አለ አላህ ስብሐነሁ ወተዓላ። ኡጂቡ ዳዕወተ ዳዕ የለማኝን ልመና ወይም የጠሪን ጥሪ እመልሳለሁኝ ልመናውን እሰማለሁኝ አለ አላህ ስብሐነሁ ወተዓላ። ኢዛ ደዓኒ በጠራኝ ጊዜ ይሄ ቅርብም ቅርብ ያኔ አላህ ስብሐነሁ ወተዓላ ወደ ባሮቹ ቅርብ ነው ሲባል አላህ በዛቱ ወደ እነሱ ቀርቧል ማለትን የሚያስይዝ ነገር አይደለም። አንድ መልካም ምሳሌ ይኖረናል እዚህ ላይ ለምሳሌ ረሱል አለይሂ ሰላቱ ወሰላም ረሱል አለይሂ ሰላቱ ወሰላም አንድ ባሪያን በተመለከተ ሲናገሩ አንድ ሰው ስጁድ ላይ በሚሆን ጊዜ ወደ አላህ ስብሓነሁ ወተዓላ በጣም ቅርብ እንደሚሆን ይናገራሉ። በጣም ቅርብ እንደሚሆን ወደ አላህ ስብሓነሁ ወተዓላ ይናገራሉ። እንግዲህ ሰውየው ወደ አላህ ስብሓነሁ ወተዓላ ይቀርባል ሲባል ምን ማለት ነው? ወደ አላህ ስብሓን ወተዓላ እሱ መሬት ላይ ነው እንግዲህ ነቢዩ ለ ስላ አቅረቡ ማ የኩኑ ልዓብዱ ሚን ረቢ ወሁወ ሳጅድ ይላሉ አንድ ሰው ወደ አላህ ስብሓን ወተዓላ አንድ ባሪያ ወደ አላህ ስብሓን ወተዓላ በጣም ቅርብ የሚሆንበትን ሁኔታ ሲገልጹ ምንድነው ወሁወ ሳጅድ ሆኖ ነው ብለዋል ሱጁድ ላይ ሲሆን ነው ሰውየው መሬት ላይ ከመሆን አልተወገደም ነገር ግን በስጁዱ ምክንያት ወደ አላህ ስብሓን ወተዓላ ይቃረባል ሲባል ምንድን ነው ይሄ ሰው በዛቱ ወደ አላህ ይቀርባል ማለት አይደለም። ወደ አላህ ስብሓነሁ ወተዓላ በተቃረበ ቁጥር አላህ ስብሓነሁ ወተዓላ የሚወደውን እየወደደ የሚጠላውን እየጠላ የታዘዘውን እየፈጸመ የተከለከለውን እየተከለከለ ይመጣል ለማለት ነው እንጂ ይሄ ሰው በአካሉ ወደ አላህ ስብሓነሁ ወተዓላ ዛት ቀርበዋል ማለትን የሚያስይዝ ነገር የለውም። ከዛ ቀጥሎ ምናሉ ቀውሉ ሰለላሁ ዐለይሂ ወሰለመ ኢነ አለዚ ያ ተድዑነሁ የምትጠሩት አቅረቡ ኢላ አሐዲኩም ወደ አንዳችሁ የቀረበ ነው ሚን ዑኑቂ ራሒለቲሂ ከግመላቸው ከግመሉ አንገት የቀረበ ነው አላህ ስብሓነሁ ወተዓላ ወደ ነው ወማ ዙኪራ የተወሳው ፊል ወሱነት ወሱነቲ ኪታብና ሱና ላይ ሚን ቁርቢህ የአላህ ስብሓነሁ ወተዓላ መቅረብ ወመዕየት የአብሮነቱ ላዩናፊ ዩናፊ አይጻረርም ማ ዙኪረ የተወሳውን ሚን ዑሉዊህ ወፈውቅየትህ ከላይ መሆኑን አላህ ስብሓነሁ ወተዓላ የተገለጸውን ነገር የሚጻረር ነገር አይደለም። ፈኢነሁ ስብሓነ ጥራት ተገባው እሱ ላይ ሰከሚትሊ ሸይ አንድም የሚመስለው የለም። ፊ ጀሚዕን ዑቲ በአጠቃላይ መገለጫዎቹ ወሁወ አልዩን አላህ ስብሓነ ወተዓላ እሱ ከፍ ያለ ነው። ፊ ዱሉውህ ከመቅረቡ ጋር ቀሪቡን ቅርብ ነው። እንግዲህ ዓልይ ነው። ፊ ዱሉውህ ቅርብ ከመሆኑ ጋር ማለት ነው። ቀሪቡን ቅርብ ነው። ፊ ዑሉውህ ከፍ ከማለቱ ጋር ማለት ነው ለአላህ ስብሓንሁ ወተዓላ የሚገቡን ነገሮች ወይም የሚከለከሉን ነገሮች ከዚህ በፊት እንዳልነው እኛ አይደለንም የምንመርጠው ቁርአንና ሐዲስ ላይ ያገኘነውን ነገር እንቀበላለን ቁርአንና ሐዲስ ላይ ያልተገኘን ነገር ደግሞ ከማለት እንቆጠባለን እንጠነቀቃለን ቁርአንና ሀዲሱን የሚጻረር ነገር ሲሆን ደግሞ ሙሉ በሙሉ እናስወግደዋለን፣ አንቀበለውም ጭራሽ ማለት ነው። የሚጻረር ሲሆን ያልተገኘ ነገር ማለት ምንድን ነው? ያልተገኘ ነገር ማለት ምንድን ነው? አንዳንድ ለምሳሌ ለፍዟቸው ቃላቸው ቁርአንና ሀዲስ ላይ የሌሉ አቂዳን በተመለከተ የሚነገሩ ነገሮች አሉ። በተለይ ከአህለል ቢድዓ በኩል የሚመጡ እነዚህን ነገሮች በኢስባትም ይሁን በነፊ ንግግር አናደርግባቸውም። ተፍሲል ወይም በዝርዝር ካልሆነ በቀር ማለት ነው። ለምሳሌ ጂሃ ይላሉ፣ አቅጣጫ የመሳሰሉ ነገሮች፣ ጅስም የሚሉት ነገር አለ። እንደዚህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ አለብን። እነሱ ስላመጡት ብቻ በቀጥታ ነገሩ ልንፈያ አይገባንም። እነሱ እኛ ላይ በማነወራቸው ምክንያት ብቻ ያንን ነገር በመፍራት ከነሱ ጋር የሚገጥም ንግግርን አንናገርም። ነፍዩም ላይ ኢትባቱም ላይ ጥንቃቄን ልናደርግ ይገባናል። ለምሳሌ ጅስም ብለው ሲሉን አናሰብተውም፣ ቃሉን አንነፈየውምም። ምንድን የፈለጉበት? ጅስም ብሎ ማለት የፈለጉበት የኛ አይነት ጅስም ከሆነ ጅስም ከሆነ እንለፈየዋለን። ይሄ ነገር ኩፍር ነው፣ ማስበቱ ኩፍር ነው። ጅስም ማለት የፈለጉበትስ ዛትን ከሆነስ ምናልባት ይህንን ከሆነ እናሰብተዋለን። እነሱ አናሰብተውም ካሉ እንግዲህ አላህ የለም እንደማለት ያህል ነው። ብቻ በጣም ጥንቃቄ ያስፈልገዋል። እንደዚህ አይነት ነገሮች ላይ ማስበትም ነፍየን ወኢትባታን ጥንቃቄ አድርገን መሄድ ነው የሚገባን። ወላሁ ተዓላ አለም። ወሰሊ ወሰሊሙ ዐላ ሐቢቢና ወሸፊዕና ሙሐመድን ሰለላሁ ዐለይሂ ወሰለም